بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه أجمعين يقول المؤلف رحمه الله ولهم شبهة, ولهم شبهة أخرى ولهم شبهة أخرى زال درسنا وكذلك الحديث الآخر زال وكذلك الحديث الآخر يوم حديث دزي هنا وأمثاله السلو آه، ما ذكرناه معناه ما ذكرناه ترجموا يتقسنا أن من أظهر التوحيد والإسلام وجب الكف عنه إلى أن يتبين كل كم يهن نقروا አንድ ሰው እስልምናን ተውሒድን ካንጸባረቀ መነካት የለበትም የሚለውን ነው እስከየት ደርሰናል መዓ ከውኒህም ኸዋሪጆቹን ተጋደሏቸው ብለው ነቢ መሐመድ ዓለይሂ ሰላቱ ወሰላም ብለዋል ከመሆናቸው ጋር ሚን አክሰሪ ናስ ዒባደተን በዒባዳ ከሰው ሁሉ በዒባዳ የበዙ ከመሆናቸው በዒባዳ ከሰው ሁሉ የበለጡ ከመሆናቸው ጋር ኸዋሪጆቹን ነቢ መሐመድ ዓለይሂ ሰላቱ ወሰላም ተጋደሏቸው አሉ وتهليلا وتسبيحا بذكرا تهليل لا إله إلا الله مالتنا تسبيح النبال سبحان الله مالتنا بتهليل بتسبيح بذكر كسوف له كما بلت أتوقع أبو بكر الصديق رضي الله عنه بعبادة بطان بزو عبادة الله تلقى تلقسهم هنا شيء توقع عمر بن الخطاب تلقى عبادة الله تشوف هنا شيء توقع قال خوارجه كم يرقوا في عبادة بزات أنظار أبو بكر عمر انقع መቼ ሰገድን መቼ ጾም እስከሚሉ ድረስ የሚያደርስ ነው የኸዋሪጆቹ የዒባዳ ብዛት ማለት ግን ቁም ነገሩ እዛ ጋር አይደለም ያለው ቁም ነገሩ ብዛቱ ጋር አይደለም ያለው ብዛቱ ጋር አይደለም አብዱላህ ብኑ አባስ አልይ ብን አቢ ጣሊብን ረዲየላሁ አንሁ አስፈቅደው አንዴ ላናግራቸው እነዚህን ሰዎች ብለው ሄደዋል እዛ በኋላ ምን አሏቸው? አብዱላህ ነው አባስ ላናግራችሁ ነበር የመጣፋት ብለው አሏቸው። ሐሩራ የሚባል ቦታ ላይ ተሰባስበው አሊ ብን አቢ ጣሊብን ሊዋጉ ተዘጋጅተዋል። ከዋሪጆቹ ማለት እንግዲህ ሙስሊም ነን ይላሉ፣ የአላህን ውዴታ ይፈልጋሉ። ማንን ገለው ነው የአላህን ጀነት ማግኘት የሚፈልጉት? የአላህን ወዳጅ አልይን ገለው የአላህን ጀነት ይፈልጋሉ ማለት ነው። ቢድዓ እንደዚህ ነው የሚያውረው። ማይሰራ ሰርቶ ወደ አላህ መቃረብ ይፈልጋል። የአላህን ወዳጅ ገሎ ነው አንድ ሰው ወደ አላህ የሚቃረበው የአላህን ጀነት የሚወርሰው እንደዚህ አድርጎ እንግዲህ ያስባሉና ቀረብ ብለው ላናግራችሁ ፈልግ ነበረ ብለው ሲሏቸው አብዱላህ ብን አባስ አይ አላህ በልሁም ቀውሙን ከሲሙን እነሱ በጣም ተከራካሪያን ህዝቦች ናቸው ብሏል ቁረይሾች አንተ ከቁረይሽና ነህ አናናግርህም አሉ እንግዲህ ቁርአኑን እንዴት ያለ ቦታው እንደሚሰባብሩትና ያለ ቦታው እንዴት እንደሚተረጉሙት ከዚህ መረዳት ይቻላል። በልሁም ቀውሙን ከሱሙን ያለው ቁረይሾችን ነው። ከአንተ ደግሞ ከቁረይሾች እንግዲህ ያ ኩፋሮች ላይ ነበረ የተነገረው እንጂ ማን ላይ አይደለም፣ አብዱላህ ብን አባስ ላይ አይደለም። አብዱላህ ብን አባስማ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ እንደመሆናቸው አላህ ስብሓነሁ ወተዓላ ኢላ አልመወደተ ፊል ቁርባ የቅርብ ዘመዶችን እንድትወዱ እንጂ ከእናንተ የሚፈልግ ምንም የለም ብሎ እንዳለው በዚህ የቁርአን አንቀጽ ተንተርሰን የነቢዩን ዓለይሂ ሰላቱ ወሰላም ቤተሰቦች መውደድ ዋጅብ መሆኑን ግዴታ መሆኑን ከዚህ ነው የምንረዳውና ጭራሽ እንደውም ማክበር ነበር የሚጠበቅባቸው ማለት ነው። ጭራሽ ምን ይላሉ እነሱ? ሌላ የቁርአን አንቀጽ ምንም የማይገናኝ መልእክቱን አዛብተው ተረድተው አንተ ከቁረይሾች ነህና አናናግርህም። ሶስትና ሁለት ሰዎች ከኸዋሪጆች ውስጥ እንስማው እንስማው ብለው ሌላውን አፍነው በቃ እንስማው ብለው ተገለው መስማት ጀመሩ ማለት ነው። እነሱ በሰሙት ሌላውም እንደዚሁ እየተጠጋ እየተጠጋ የተወሰኑትን ያህል መመለስ ችለዋል። አብዱላህ እብኑ አባስ በአስተምሯቸው ማለት ነው። እስቲ ዞር ብላችሁ ከእናንተ ውስጥ አሁን አንድ ሰሓባ የሚባል አለ አሏቸው። ሲያየው እንዳለ አንድ ሰሃባ የሚባል የለም። የጃሂል ጥረት አንድ ሰሃባ በመካከላቸው የለም። ሰሃቦቹ በጣም በብዛት በሚገኙበት በአልይ ዘመን አንድ ሰሃባ መሐላቸው የለም። ያ ሁሉ ግርግር፣ ያ ሁሉ ወኔ ያለ ምንድን ነው ማለት ነው? ያለ አንዳች ዒልም ነው። ያለ አንዳች ዒልም ነው። ዓሊም የሚባል በመካከላቸው የለም። ከወኔያቸውማ ከኃይለኝነታቸው ማንን ገለው ነው መቃረብ የሚፈልጉት እያልኩ ነው። ይኸው አልይን ገለው፣ ሰሃቦችን ገለው ወደ አላህ መቃረብ ይፈልጋል። እንግዲህ ከዚህ በላይ ምን የነገሮች መገለባበጣል? የአላህን ወዳጅ ገድዬ የእሱን የአላህን ጀነት አገኛለሁ ብሎ ከማለት የበለጠ ማለት ነው። ወደ እነዚህ ሰዎች አሁን ስንመለስ ይህን ያክል ጥፋት አላቸው። ነቢ መሐመድ ዓለይሂ ሰላቱ ወሰላም ባገኛቸው እገድላቸዋለሁ። ስለዚህም ያገኛችኋቸው እና አልይን እንግዲህ ማለት ነው ያው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እንደ ትንበያን የተናገሩት ግደሏቸው ብለዋል። አብዱላህ ብን አባስ ሲሄዱ ያዩትን ነው አሁን ያነሳ አብዱላህ ብን አባስ ሲሄዱ ያገኙት ምን አይነት ሰው ነው ተብሎ ሲባል በጣም ከዒባዳ ብዛት ይሄ ግንባራቸው ሁሉ የተላላጠ ናቸው ከሱጁድ ብዛት ጾም ጾም የሚሉት አይደለም የሚጾሙት። በየጊዜው ነው ጾም የሚባል አይቀራቸው። በጣም ነው የሚጾሙት። በዚህ የተነሳ ሰውነታቸው በጣም ተጎድቷል። ይሄንን ያዩ አብዱላህ ብን አባስ የሆነ ደስ የሚል ልብስ ለብሰው ነበረ። የአንተ የዱንያ ባሪ አሉት ሲመጣ ማለት ነው። ከዛ የቁርአን በዚህ አይደለም አላቸው። የዱንያ ባሪያነት በዚህ አይደለም። ቁል መን ሐረመ الله التي ለቲ لعباده ሊዕባዲህ ወጠይባት الرزق ما ማን حرام يا ያደረገው? አላህ አይደለ እንደ ይሄ ቁርአን ላይ የሚናገር እነሱ እንግዲህ የሆነችን ጥንካሬ ይዘዋል በዛ ጥንካሬ ነው በጃህል ላይ በተመሰረተ ጥንካሬ ሰውን ይመዝናሉ ማለት በጃህል ላይ የተመሰረተ ጥንካሬ አደጋ ነው በጣም ይባላል በቃ አጉል ይሄ አዲስ መኪና ነጭ በለው ዝም ብሎ ነው የሚንቀለቀለው ማቆም የለ መረጋጋት የለ። ይሄ መታጠፊያ ነው፣ ይሄ ደግሞ ሰው የሚበዛበት ነው የሚባል የለ። ነው በቃ በየቦታ ይሄ እንግዲህ ተሀውር አደጋ ነው በጣም ዲን ላይ ሰዎችን አላግባብ ማክፈር ይመጣል። ሰዎችን አላግባብ ሙብተዲዕ ነው ብሎ ማለት ይመጣል። ሙስሊሞችን መከፋፈል ይመጣል። ሙስሊሞችን መናቅ ይመጣል። ከመናቅ በስተጀርባ ደግሞ ለሌላው ክፍተት መስጠት ይመጣል። ለኩፋሮቹ ክፍተት መስጠት ይመጣል። የሙስሊሙን ኃይል ማዳከም ይመጣል። አልሙሂም ብዙ ችግሮች አሉት ማለት ነው። እንግዲህ ሰዎቹን ጥንካሬያቸውን እዩ። እነሱ ከነሱ ሰላት ጋር አቆራጅተው የሌላውን ሰላት ሲያዩት መና ሆኖ ነው ያገኙት። ከነሱ የዒባዳ ብዛት ጋር ሌላውን ሲያዩት ጭራሽ ሌላው ምን ዒባዳ እየሰራ ነው ያስብላል። ብዛቱ ሲታይ ርዝመቱ ሲታይ የሶላታቸው ግን ይሄ ሁሉ አላ ገይር ሰቢል ወሱና ከመንገድ ውጭ ነው ከሱና ውጭ ነው ስለዚህ ውድቅ ይሆናል ውድቅ ይሆናል ሙሉ ለሙሉ አላህ አይቀበላቸውም ካፊሮች ናቸው ባይባልም ከሱና ውጭ የሆነ በአጠቃላይ ይወድቃል ቢድዓ ነውና ቢድዓ ቢድዓው ይመለሳል من عمل ليس عليه امرنا فهو رد يملسل እኛ ብዙ ነው ብለን ያሰብነው ትንሽ ነው የሚሰሩት። ስለዚህ የግድ ምን ያስፈልጋል ማለት ነው? ሱናን መግጠም ያስፈልጋል ያስፈልጋል። ሱናን መግጠም ያስፈልጋል። አሁን እንግዲህ የዒባዳቸውን ብዛት ያነሳሁት ነቢ ሐመድ ዓለይሂ ሰላቱ ወሰላም ምን ስላሉ ነው? يحقر أحدكم صلاته عند صلاته የእነሱን ሰላት ሲያይ አንዳችሁ ሰላቱን ያሳንሳላል። አንዳችሁ አንዳችሁ ያሉት ማንን ነው? አቡበክርን እኮ ዑመርን እኮ አንዳችሁ እያሉ ነው። ሰሓቦቹን ነው እያናገረ የእነሱን ጾም ስታዩ አንዳችሁ ጾሙን ያሳንሳል። አበዛዙ ግን አሉ ነቢ ሰለላሁ ዐለይሂ ወሰለም የምሩቁነ ሚን ዲን ከማ የምሩቁ ሰሁ ሚን ረቢያ የሆነ ቀስት ከተተኮሰበት እንደ ጊጤ ወይም ኢላማ የምንለው እንደዛ ተደርጎ ከተያያዘ ነገር ላይ ቀስቱ ሲወረወር አላ ይሄ ኢላማ ተደርጎ የተያያዘውን ነገር ብጥስ እያደረገ እንደሚሾልከው ይሾልካሉ። ከዲን እየተስፈነጠሩ ይወጣሉ ብለው ከዲን በጣም የራቁ ሰዎች መሆናቸውን ዲንን በጠሰው የሄዱ ሰዎች መሆናቸውን ነው የሚናገሩት ነው መሐመድ አለይሂ ሰላቱ ወሰላም። እንግዲህ ነቢ መሐመድ ዓለይሂ ሰላቱ ወሰላም ከዚህ ሁሉ ዒባዳ ጋር ተጋደሏቸው፣ ቦታ እንዳሰጧቸው ብለው ብለዋል። እነዚህ ኸዋሪጆችም ማለት ሐታ ኢነ ሰሓበተ ይህንን ስታዩ ግራ እንዳይገባችሁ ብዬ ነው የፈሰርኩት። የሆኑ ሐታ ኢነ ሰሓበተ ምን አለ ይኸው ድረስ ሰሓቦቹ ያሕቂሩና አንፉሰሁም ዒንደሁም ያሕቂሩና አንፉሰሁም ራሳቸውን እስከሚያሳንሱ ድረስ ዒንደሁም ኸዋሪጆቹ ዘንድ ከምናቸው ብዛት ከዒባዳው ብዛት ወሁም እነሱ ኸዋሪጆቹ ተዓለሙ ልዕልመ ምን አሰሓባ የተወሰነ እውቀት የተማሩትም ማለት ነው እንጂ እዚህ ጋር እውቀት አላቸው ለማለት አይደለም የተወሰነ የተማሩትን ያህል የተማሩት ከምንድን ነው ከሰሓቦቹ ነው አብዱራህማን እብኑ ሙልጀምን መውሰድ ይቻላል እንደ ምሳሌ ማለት ነው አብዱራህማን እብኑ ሙልጀም ማለት በጣም ቁርአን የቀራ ሰው ነው። በጣም ቁርአን ይቀራ ነበር። ዑመር ብን ኸጣብ ረዲየላሁ ዐንሁ በዘመናቸው ዑመር በነበሩበት ጊዜ መዲና ላይ ነበር የነበረው ሰውየው። ከዛ በኋላ አምር ብን ልዓስ ግብፅ ላይ ነበረ። አንድ ቁርአን የሚያቀራ ሰው ላክልኝ ብሎ ሲል እንግዲህ በጣም ይሄ የዲን ፍቅህ ከሌለ ጠለቅ ብሎ ዲን መረዳት ከሌለ አደጋው ምን ያህል እንደሆነ ከዚህ መረዳት ትችላለህ። ይህ ሰው ቁርአን ያቀራል። ከቁርአን በዘለለ ከውስጡ ቁርአን ውስጥ ያለውን መዓኒ የነቢዩን ዓለይሂ ሰላቱ ወሰላም ዲን ፍቅህ የለውም ውስጥ ገብቶ በዚሁ እንግዲህ በቁርአኑ ሰዎች መካከል ታወቀ ከዛ በኋላ አምር ብን ልዓስ ላክልኝ የከሌን ነው ምትልክልኝ አብዱራህማን ብን ሙልጀመን ነው ብሎ ሲል ይሄ ሰው በጣም የምወደው ሰው ነው የዒባዳ ሰው ነው ቁርአንም ይቀራል ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ እንዳለው በወደውም አንተን አስበልጫለሁ ብሎ ዑመር ላኩልኝ። ግብፅ ከሄደ በኋላ አንዳንድ የኸዋሪጅ ስሜት ያላቸው ሰዎች ሲገናኝ መራገም ጀመረ። ሁለፋዎቹ ሁለፋዎቹን በክፉ መጠርጠር ጀመረ። ዓሊይ ብን አቢ ጣሊብን ረዲየላሁ ዐንሁ መገደል አለበት ብሎ አስቦ መጥቶ አልይን ገደለ። ይሄ ቁርአን ቀራ የሚባለው ሰውዬ ነው። አልይን የገደለው አብዱራህማን ሙልጀም ነው። ይኸው እንግዲህ ዒባዳ እንደሆነ አላጣም አይደለ? ቁርአን መቅራት ከሆነ ቁርአን በእጁ ነበረ፣ በደንብ ይቀራል። ስለዚህ ይሄ አይደለም ነው። ወሁም ተዓለሙ ልዕልመ ሚን አሰሓባ ፈለም ተንፈዕሁም ላ ኢላሃ لا إله إلا الله هل تكماتشون رمجال موسد شريعو يازز البسو قال له يهنن رمجا وسد بس بلو شريعو سياز انديت لا إله إلا الله إيالا صلاة سجد ما لا تقول يا وقال إن دي شريعة قطوة ميلا سلزي إيه أي شرامنو فلم تنفعهم لا إله إلا الله لا إله إلا الله ألتك أما ولا كثرة العبادة የዒባዳ መብዛት አልጠቀማቸውም። ወላ ዲዓው ኢስላም እስልምናን መሞገታቸውም አልጠቀማቸውም። ሊማ ظهر منهم مخالفة الشريعة ወይም ለማ ظهر منهم ሁለቱም ይስከዳል ለማ ظهر منهم ከነሱ በተንጸባረቀ ጊዜ ሙኻለፈቱ ሸሪዓ ሸሪዓን መኻለፍ ከነሱ በተንጸባረቀ ጊዜ ይህ ይህ ነገር አልጠቀማቸውም ይላል። خوارجوتشو يكفرالو ويسا يكفرون بعلم مجمع هك الخلافة خوارجوتشو يكفرالو ويسا يكفرون من ملو بعلم مجمع هك الخلافة وكذلك أهون إن وأنا ونتبقن يفلقنا من دنا ورسول صلى الله عليه وسلم أينما لقيتم فاقتلوهم بلوا من كما لا تتوقع سوتشو لا إله إلا الله ما لا تتوقع كمسجد تتوقع عند النصوص سجاج على منورقة عند النصوص أمي على منورقة ሰውነታቸው በዒባዳ የተቃጠለ ከመሆኑ ጋር ማለት ነው። ስለዚህ ምን አይሰራም ነው ላኢላሃ ኢላላህ እንላለን። እኛ ሰላት የምንሰግድ ሰዎች ነን። እንዴት በዚህ ይሄ ሷሌህ አመለካችሁ፣ ሷሌህ ጠራችሁ ብለው ያከፍሩናል የሚሉት አባባል በጣም ውድቅ ላኢላህ ላኢላሃ ኢለላህ ስላለ አንድ ሰው የፈለገውን ይስራ የሚባል ነገር የለም። እንደውም ላኢላሃ ኢላላህ ያለ ሰው መቆጠብ ነው ያለበት። ለላኢላህ ኢላላህ መታዘዝ ነው ያለበት። ለላኢላህ ኢላላህ مجراتنا اللبس نجي لا إله إلا الله بل لنا يفلكون شركة ترامس ما لا تدري لا إله إلا الله وكذلك لكن دزيه هنا نقري لا نسو شبهة ملسي يسطن يعلم لكن دزيه سيل ليلة من قبل أن تعلن لكن دزيه قال ما ذكرناه من قتال اليهود يهودون شن النبي محمد عليه الصلاة والسلام من ده تقعد دلوقتي يتناقرنهم من دزيه ما صرت የሁዶቹ ላኢላህ ኢላላህ ይላሉ። ላኢላህ ኢላላህ ይላሉ። በነቢዩ ዘመን የነበሩት የሁዶች በዚህ ላይ ችግር የለም። በላኢላህ ኢላላህ ይቀበላሉ። ሙሐመዱን ረሱሉላህ ቸገራቸው፣ አይቀበሉም። ላኢላህ ኢላላህ ማለት እነሱን ከማክፈር የሚቆጠብ በነበረ ኖሮ ረሱሉ ሰለላሁ ዐለይሂ ወሰለም አያከፍሯቸውም ነበር። ግን ላኢላህ ኢላላህ የተለያዩ ሆኑ ኩፍር ተብሎ የተባሉትን ነገር ከመስራት ጋር አይጠቅምም። ላኢላህ ኢላላህ አይጠቅምም። ላኢላህ ኢላላህ የሚጠቅመው ከኩፍር ሰውየው ራሱን ከሽርክ ሲቆጥብ ከሽርክ ከኩፍር ሲቆጥብ ከሌሎቹ ኩፍር ተግባራት የኩፍር ንግግሮች ከተባሉት ሲቆጥብ ነው። ናም ወቂታል ሶሓባ አሁንም ሰሃቦቹ መጋደላቸው በኒ ሐኒፈተ በኒ ሐኒፋዎችን መጋደላቸው ይህንንም አንስተናል። ይህም እንደዚሁ ላኢላህ ኢላላህ ብለው ነበር አይደለም በእኔ ሐዲሳዎች ግን አልጠቀማቸው ያልጠቀማቸው ለምንድን ነው ከተባለ ላኢላህ ኢላላህን የሚካልፍ ነገር አመጡ ከኩፍር አይነቶች ውስጥ ወይም ከኩፍር ውስጥ ከሚጠቀሱ ነገሮች ውስጥ አንድን ነገር ተገበሩ ይህንን በተገበሩ ጊዜ ላኢላህ ኢላላህ እንደማይጠቅማቸው በግልጽ ታወቀ ማለት ነው ሶሐቦቹ አከፈሯቸው ተጋደሏቸው وكذلك لك النزه أراد النبي صلى الله عليه وسلم أن يغزو بني المصطلق بني المصطلق من بالوت النبي محمد عليه الصلاة والسلام لزمت باتشو فلقوا نبر لما أخبره رجل عند سو بنقراتشو كذي أنهم منعوا زكاة زكاة الكلاوال بني المصطلق بلو لنبي متو عند سو سينقراتشو نبي محمد عليه الصلاة والسلام لزمت باتشو فلقوا نبر حتى أنزل الله تعالى ሰውየው ውሸቱን ነው። አላህ ቁርአን ላይ አወረደ ምን የሚለውን ያ አዩሃ አለዚነ አመኑ እንጃአኩም ፋሲቁን ቢነበኢን ፈተበየኑ እናንተ ያመናችሁ ሰዎች ወይ እንጃአኩም ፋሲቁን ፋሲቅ ቢመጣችሁ ፋሲቅ የሚባለው ወሬው ራሱ ነው ፋሲቅ የተባለው ተብሏል። ፋሲቅ ወሬ ቢመጣችሁ ማለት ነው። ወይም ደግሞ ወሬ ይዞ የመጣ ፋሲቅ ነው። እንጃአኩም ፋሲቁን ቢነበኢን ፈተበየኑ ወሬ ይዞ የመጣ የሚባለው መጥፎ ሰው ከሆነ ማለት ነው። እንጂ አሳሳቢ ጉዳዮች ላይ ሰዎች መፍትሄ እንዲያገኙ አንዳንድ ወሬዎችን ይዘው መፍትሄ ለሚሰጥ ለሆነ ሰው አምጥተው ይህ ነገር እንደዚህ ተከስቷል፣ እንደዚህ ያለውን ነገር እንዴት ነው የምታዩት? እንዲህ ስለተባለ ነገር ምንድን ነው የምታስቡት? ብሎ መጠየቅ አግባብ ነው። ይሄ ነው መሐመድ አለይሂ ሰላቱ ወሰላም ትላልቅ የሚባሉ ሰሃቦች የሚሰሟቸውን ነገሮች መጥተው ለነቢዩ ሰለላሁ ዐለይሂ ወሰለም ያጋሯቸው ነበር። መፍትሄ መሰጠት ስላለበት ማለት መፍትሄ መሰጠት ያለበት ቦታ ዝም ብሎ ግን ወሬ ለማዛባት ወሬ አምጥቶ የሚናገር ሰው አለ። የዚህ አይነቱ ፋሲቅ ነው የሚባለው። ስራ አጥ ሆኖ ገና ወሬ ያራባል። ሌላ ነገር ቢያራባ ውጤታማ ይሆናል። ወሬ ከሚያራባ የዚህ አይነቱ ሰው ማለት ነው። ለዱንያው የማይጠቅመውም ለአኽራው ወሬ ማራላት يا አዩሃ الذين አመኑ እናንተ ያመናችሁ ሰዎች አለ እንጃአኩም ፋሲቁን ቢነበኢን ፋሲቅ ቢመጣችሁ ቢነበኢን በወሬ በአንድ ነበእ ማለት ዜና ወሬ ነበ ይባላል። ይዞላችሁ ቢመጣ ፈተበየኑ አረጋግጡ አለ አላህ። አንቱሲቡ ያ ነው እንዳትነኩ ነው። ቀውመን ሰዎችን ቢጀሃለትን ሳታውቁ ሳታጣሩ ባለማወቅ ሰዎችን እንዳትነፍ ዝም ብሎ እከሌ እንደዚህ ነው ብሎ ያወራልሃል በቃ ከዛ በኋላ አንተ ውስጥህ ላይ ስለዛ ሰው ክፋት ያድርብሃል መተ ሰውየውን መጀመሪያ የነገረህን ሰው ይዘህ ብታጣራው ኖሮ ሙሲባ ላይ አይጥልህም ማለት ፈቱሲቡ ሰዎችን ትነካላችሁ አለ ፈተበየኑ አረጋግጡ አንቱሲቡ እንዳትነኩ ቀውመን ሰዎችን ቢጀሃለቴን ቢጀሃለቲን ባለማወቅ ባለማወቅ በዚህ በወረኛው ሰው ወሬ የተነስታችሁ ሰዎችን እንዳታጠቁ እንዳትነኩ የግድ ምን አድርጉ መጀመሪያ አረጋጉ ፈቱስቢሑ ከዛማ ባለማወቅ መጀመሪያ ወሬ ሰምታችሁ ብዙ ችግር ከፈጠራችሁ በኋላ ሐቁ ሲረጋገጥና ሲወጣ ፈቱስቢሑ ትሆናላችሁ አላማ ፈዐልቱም ባደረጋችሁት ነገር ናዲሚን ተጸጻቾች ትሆናላችሁ ስለዚህ መጀመሪያ ምን አድርጉ? ፋሲቅ ወሬ ይዞላችሁ ሲመጣ አረጋግጡ ይላል። እንግዲህ አላህ በዚህ የቁርአን አንቀጽ መሰረት እንደተናገረው በዚህ መሰረት ነቢ መሐመድ ዓለይሂ ሰላቱ ወሰላም ምን አደረጉ? አረጋገጡ ማለት ነው። ወካነ ረጁሉ ካዚባን ዓለይህም ሰውየው ደግሞ ነካ እነሱን ሊያስፈጃቸው ዝም ብሎ በውሸት ነው ቀጥፎ በኒል ሙስጠሊቆች ዘካ ከልክለዋል ብሎ የሚያወራው ከመንገድ ተመልሶ ዘካ ይዘህና ተብሎ ተልኮ ከመንገድ ተመልሶ ምን ይላል ከለከሉኝ ብሎ ያወራል። ያጋጭ ማለት ነው። ገና ሳይሄድ እዛ ሳይደርስ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተመልሶ ከለከሉኝ ብሎ ብሏል። በዚህ የተነሳ ነው አላህ ይህንን ያወራው። ለማንኛውም ይሄ የቁርአን አንቀጽ ከሰዎች ጋር ባለን ግንኙነት ትልቅ መስመር የሚያደርግ ነገር ነው። አንድ ነገር ዝም ብሎ ከመጀመሪያ እንግዲህ እውቀት የሚገኝበት መንገድ መስማት ነው። መስማታችን ደህና ግን አጣ ጃአኩም ፋሲቁን ቢነበኢን ፈተበየኑ ዝም ብሎ እንደው እንደ ቧንቧ ውሃ ከከተቱበት ቧንቧ ውሃ ወተቱም ሲመጣ ያሳልፋል፣ ውሃውም ሲመጣ ያሳልፋል፣ ዘይቱም ሲመጣ ያሳልፋል። የሆነ ደግሞ የሽንት ቤት የፈነዳ ቱቦ ደግሞ በዛ ጋር ተገጥሞበት ደግሞ ከመጣ እሱንም እንደዛ መሆን የለበትም። የግድ ማጣራት መቻል አለበት ማለት ነው። ያ አዩሃ ለዚነ አመኑ እንጃአኩም ፋሲቁን ቢነበኢን ፈተበየኑ አረጋግጧል። አንቱሲቡ ቀውመን ቢጀሃለትን ሰዎችን ሳታውቁ በዚህ በወሬው ተነስታችሁ እንዳታጠቁ ፈቱስቢሑ ዓላ ማ ፈዓልቱም ናዲም ከዛም ስላደረጋችሁት ነገር ደግሞ ተጸጻፊዎች ትሆናላችሁ። ስለዚህ መጀመሪያ ይህ ሁሉ ከመሆኑ በፊት አጣሩ አለ። አሁን እዚህ ቅሷ ላይ የፈለግነው ምንድን ነው ሲባል በኒል ሙስጠሊቆች ነቢዩ ሰለላሁ ዐለይሂ ወሰለም አራዳ አንየግዙወሁም ብሎ ነበር። ሰው ሰዎቹ ምን እያሉ ላኢላሃ ኢለላህ እየሰገዱ ምን ስለተባለ ዘካ ከለከሉ ስለተባለ፣ ስለዚህም ምን የሚባል ነገር የለም ማለት ነው። ሰዎቹ ላኢላሃ ኢለላህ ይላሉ፣ በምላሳቸውም ቢሆን ላኢላሃ ኢለላህ ይላሉ። ይሰግዳሉ፣ መስጂድ ይመላለሳሉ። እንዴት ብለን ነው የምናከፍራቸው? እከሌ ድረሱልኝ የሚሉ ታዲያ በዚቹ እናከፍራቸዋለን? እንዴት እነዚህ የሚያከፍሩ ሰዎች ይላሉ ደግሞ ሌሎቹ የተውሂድ ሰዎችም ማለት ነው። እና እንደዚህ ያለው ትክክል አይደለም። ሰዎቹም በእርግጥ ዝም ብሎ ከመሬት ተነስቶ ሳያውቁና ግልጽ ሳይሆንላቸው እንዳይከፈሩ መጀመሪያ ማስረዳት ተገቢ ነው። አስረድቷቸው ግን ያከፈራቸውን ሰው በተመለከተ እሱን ሳይሆን መውቀስ ያለበት ሽርክ የሰሩት መውቀስ። እነሱ አይደለም ያጠፉት። ይሄ ምን አደረገ? ነቢ መሐመድ ዓለይሂ ሰላቱ ወሰላም አክፍረዋል። የዚህ አይነት ሰዎችን ነብዩን ተከትሎ ነው ያከፈረው ቢያከፍርም። ስለዚህ እሱን አይደለም መውቀስ ያለበት ማን ነው መወቀስ ያለበት? ሽርክ የሰሩ ሰዎች እነሱ ናቸው ያጠፉት። ና ወለሁም ሹብሀቱን ኡኽራ ለነሱ ሹብሃ አላቸው ይላል። ወሂየ ማ ذكر النبي صلى الله عليه وسلم أن الناس يوم القيامة يستغيثون بآدم እሱም ነቢ መሐመድ ዓለይሂ ሰላቱ ወሰላም ያሉት እንግዲህ ይሄ ተመልሰው እንግዲህ ወደ ኋላ ለምን ታከፍራላችሁ ብቻ ሳይሆን አሁን ተመልሶ ወደ ኋላ ሄዶ ገና ለእስትቃሳ ሁላ ደሊል ማግኘታቸው ነው። እዚህ ጋር ደግሞ ሰዎቹ ማለት ነው እንዴት አውሊያዎቹን መጠየቅ እንዴት ያከፍራል? የአላህን ሰዎች መጠየቅ ነው እንዴት ያከፍራል ብለው አሁን መልሶ እንግዲህ ሊል ይችላል። እንዴት ሽርክ ይባላል ከዛ በኋላ ይኸው እንደውም እኮ ይለና እንደ ሐዲስ ማጣቀሱ ነው ይሄን ያመጣ የቅያማ ቀን ሰዎች አደምን እርዱኝ ብለው ይላሉ። ከዛ በኋላ ኑሕን፣ ከዛ ኢብራሂምን፣ ከዛ ሙሳን፣ ከዛ ዒሳን ፈኩልሁም ያዕተዝር ሁሉም ምክንያት ያቀርባል። ሐታ የንተሁ ኢላ ረሱልላህ ሰዎቹ ረሱሉ ጋር ዓለይሂ ሰላቱ ወሰላም እስከሚደርሱ ቃሉ ከዛ እንግዲህ ቀሳውን ገታ አድርገው እነዚህ ሰዎች ምንድን ነው የሚሉት? እነዚህ ሽርክ እንግዲህ ችግር ያለባቸው فهذا يدل على أن الاستغاثة بغير الله ليست شركا ይሄ ከአላህ ውጭ እስቲጋሳ ማድረግ ወይም እርዳኝ ብሎ ማለት ሽርክ እንዳልሆነ አያሳይም እንዴ ደሊል አይሆንም እንዴ ብለው ይላሉ መልሱ ምንድን ነው والجواب أن نقول ልንል ነው ይላሉ ሱብሓነ መን ጠበዐ ቁሉቢ አዕዳኢሂ በጠላቶቹ ልብ ላይ ማህተምን የመታ ጌታ ለሱ ጥራት ይገባል። ይሄ ሽርክ የሽርክ ሰዎች ማለት ልቦናቸው የታሸገ ነው፣ ማህተም ተመቶባቸዋል ማለት ነው። አትመለሱ የተባሉ ነው የሚመስሉ። ሱብሃንአላህ። መልሱ ምንድን ነው ታዲያ? ፈኢነ ልስቲጋሰተ ቢልመክሉቅ በፍጡር እኮ እርዳኝ ብሎ መረዳት ፊማ የቅድሩ ዐለይህ በሚችለው ነገር ላኑንኪሩሃ አናወግዘውም። መቼ ቁርአኑ አወገዘና እናወግዛለን? በሚችለው ነገር አይወገዘም ነቢዩላህ አደምን ዓለይሂ ሰላቱ ወሰላም እርዳኝ ብለዋሉ የቅያማ ቀን የሚለው ምን እንዲያደርጉላቸው ነው እርዳኝ ያሉት? ነቢዩላህ አደም ዱዓ አድርግልኝ አይደለም እንዲ ያሉት? ዱዓ ማድረግ አይችሉም እንዴ ነቢዩላህ አደም? ይህንን የጠየቋቸው። ከዛ በኋላ እሳቸውም አፍረው እችንም እንኳ ማለት ነው አፍረው ወደ ኑህ ሂዱ نوح دم عفرة ودا إبراهيم هيدو إبراهيم عفرة ودا موسى هيدو موسى عفرة ودا عيسى هيدو عيسى عذرا سايدر الدرو ويبدو بعند رواية لي أن يسوى تعمل كون يلا النابلة وعذر ودا محمد فكلهم يعتذرن يا لوزي شيخ هذا فكلهم يعتذروا ولا تشوم مكنيات أقربال حتى ينتهوا إلى رسول الله نبي قدر الرسول نبي محمد عليه الصلاة والسلام ይሄ አላህ እንጂ ማንም አይችለውም፣ ያው እኔ እችለዋለሁ ነው እንዴ ያሉት። አዑዙ ቢላህ እንዲህ እኮ አይደለም። ይሄ በሰው አቅም የሚቻል ነገር ነው። ዱዓ ማድረግ ይችላሉ ነቢ መሐመድ አለይሂ ሰላቱ ወሰላም። ለዚህ ነው አና ላሃ እኔ እችላለሁ ዱዓ ማድረግ እችላለሁ ብለው የሄዱት ማለት ስለዚህ ይሄንን መቀላቀል ተገቢ አይሆንም። አሁን ይሄንን ሊያነሱ ይችላሉ አንዳንድ ሙሽሪኮች ጀመር እውቀትም ነው እኮ ይህንን እኮ እንዲያነሱ የሚያደርጋቸው የእውቀታቸው እኮ የመጨረሻ እኮ መዝቀጥ እኮ ነው። ይሄ እኮ የሚያጅብ እኮ ነው። አንድ ሰው ከአላህ ውጭ መጠየቅ አይቻልም፣ ከአላህ ውጭ መለመን አይቻልም ብለን ስንለው ምን አለ እንዴ? እኛ ምን ስልክ ቁጥርን እንጠያየቅ አይደለ እንዴ? ያለ ርዕሱ ይገናኛል። እንደዚህ እኮ ነው በቃ እንደዚህ የሚያስቅ እኮ ነው። ለአንድ አቂል እኮ በጣም እኮ የራቀ ነገር እኮ ነው የሚያወሩት። መለመን አይቻልም ከአላህ ውጭ ተብሎ ሲባል ይሄው ስንቱ መንገድ ላይ ይለመናል። ይሄ ሙሽሪክ ነው <laughs> ማለት ነው ብሎ ማለት እኮ ነው ያዙ ሰው ጠማኝ ብሎ ውሃ ያለበት ቤት አንኳኩቶ ይጠይቃል፣ ይለምናል። ውሃ ስጡኝ ብሎ ስለዚህ ይሄ ሙሽሪክ ነው ማለት ነው ይላል። ሳይገባው ከሆነ በጣም ያሳዝናል። ገብቶት ከሆነ ደግሞ በጣም ያሳዝናል። ጭራሽ ይህንን አለመግባቱ ራሱ ራሱን የቻለ ትልቅ ሙሲባ ነው። እያወቀ ደግሞ ከሆነ ገብቶት ደግሞ ለማደናገር ሰዎችን ያልገባቸውን ጭራሽ ለማዋከብ ከሆነ ደግሞ በጣም የበለጠ አሳዛኝ ነገር ነው። አልሙሂም እስትጋሳ እንላለን ባጭሩ፣ እርዳኝ ብሎ መጠየቅ በሁለት ይከፈላል። አላህ እንጂ ማንም የማይችልበት ጉዳይ ላይ እርዳኝ ብሎ መጠየቅና በፍጥረታት አቅም ለሚቻል ነገር እርዳኝ ብሎ መጠየቅ። አላህ እንጂ ማንም በማይችልበት ጉዳይ ላይ ከአላህ ውጭ ያለን እርዳኝ ብሎ መጠየቅ፣ ይሄ ነው ሽርክ የተባለ። የተውሂድ ሰዎች ሁሉ ቁርአኑ፣ ሐዲሱ ሽርክ የሚለው ይሄ ነው። አላህ እንጂ ማንም በማይችልበት ጉዳይ እንጂ ሰው እርስ በራስ ከችግር ሊያወጣበት በሚችለው ነገር ይሄ መረዳዳት ነው የሚባለው። መረዳዳትን ደግሞ አላህ ቁርአን ላይ ወተዓውኑ እያለ ነው፣ ተረዳዱ እያለ ምንም ችግር የለው። ይሄማ በፍጡር አቅም አንዱ አንዱን አራግዘኝ እርዳኝ ብሎ ማለት ችግር እንደሌለው ይኸው ማስረጃው ከማ ቃል አላሁ ተዓላ ፊ ቂሰቲ ሙሳ የሙሳ ታሪክ ላይ አላህ ያለውን ይመስላል። ፈስተጋተሁ እርዳታን ጠየቀው። አለዚ ሚን ሺዓቲሂ ከሙሳ ህዝቦች የሆነው ሙሳን እርዳታ ጠየቀው። አለለዚ በዚያ ላይ ሚን አድዊሂ ከጠላቱ ላይ በሆነው ላይ ከጠላቱ በሆነው ላይ موسى عليه الصلاة والسلام قصى موسى عليه الصلاة والسلام هبرة سب ينبر وصو بزا بقبط يلي بني إسرائيل ينبر وصو استغاثة أدرقوا موسى أرداني بلو طيقوا على الذي من عدوه كتلاتو بهنا ولا فذا موسى عليه الصلاة والسلام ردوا هي خمتها تنبركم በኒ እስራኤልዩ ማለት ነው። ይሄ በኔ እስራኤልዩ እየተመታ ያለ በቅብጥዩ ይሄ የፍርዓውን ጎሳ የምንለው ይሄ ቅብጥይ የምንላቸው እነዚህ ግብፃውያን የምንለው እየተመታ ያለ አንተ ሙሳ ሆይ አረ እየመታኝ ነው አግዘኝ ብሎ ሲለው አግዘው። ድብድብ ላይ እኮ መተጋገዝን ምንድን ነው የምንለው? ክፉ ከሆነ መጥፎ ነገር ላይ ከሆነ የተራደዱ ሽርክ ምናምን ተብሎ እኮ አይደለም። በሚችለው ነገር ነው የተራዳዱትና ሰዎቹ ሽርክ ምናምን ሳይሆን የሚባለው ይሄ ምንድነው ነው? ሐራም ነው። እዚህ መረዳዳት የለብን። መጥፎ ከሆነ ማለት ነው የተራዳዱበት ነገር። ሙእሚኑ ደግሞ እየመቱት ከሆነ ደግሞ መርዳቱ ዋጅብ የሚሆንበት ዋጅብ ነው። ስለዚህ ይሄ መረዳዳት የሚባለው ነገር ይለያያል እንደ ቦታው ሐላል ሊሆን ይችላል፣ ሐራም ሊሆን ይችላል፣ አስፈላጊ ሊሆን ይችላል። እንደዛ ብለህ ነው እንጂ የምትለው ምን የሚባል አይደለም። በሰው አቅም ያለው ሽርክ የሚባል ነገር አይደለም። በሰው አቅም ያለውን መረዳዳት አማ አላህ እንጂ ማንም የማይችልበትን ጉዳይ ከአላህ ውጭ መጣራት እርዳኝ ብሎ ማለት ይሄ ሽርክ ነው እና ይህንን በግልጽ አለመረዳት ነው ሰዎቹ ምን የሚያደርጋቸው አደም ላይ የቅያማ ቀን የስተግሱን አልተባለም እንዴ ይላል። ይሄ እንግዲህ ይህንን አለመረዳት ነው። ወከማ የስተግሱ ኢንሳኑ አንድ ሰው እንደሚረዳው ቢጤ ነው ቢአስሓቢሂ በባልደረቦቹ ፊል ሐርቢ ጦርነት ላይ አው ገይሪሂ ወይም ሌላም ቦታ ላይ ፊ አሽያ በብዙ ጉዳዮች ነው የቅድሩ ዓለይሃ አልመክሉቅ የቅድሩ ዓለይሃ አልመክሉቅ ፍጥረታት በሚችሉት ጉዳይ ላይ ونحن أنكرنا نيا وجزنا واستغاثة العبادة يا عبادة ون أرداي بلو مالتنا التي يفعلونها النص يمي أدرقواتي هنا عند قبور الأولياء يا أولياء وشوكا برزنت عندنا يموت ولجنا يتبع لسو ولجم ليون يشلا لا يهون مشلا لما ዞሮ ለማሳጠር ወልጅ ነው الناس ما እንስማማ፣ ችግር የለውም። ይሄ ወልይ ነው ተብሎ የተባለ ሰው እሱ ልጅ አጥቷል። ልጅ ሊሰጠው ይችላል ወይ? ልጅ ስጠኝ ብሎ ሲጠራው ልጅ ስጠኝ የሚለው ጥያቄ ከአላህ ውጪ ማን ሊያስተናግደው ይችላል? ስለዚህ ከአላህ ውጪ በዚህ አይነት የሚጣሩትን ነው ምን የተባለው ሽርክ ነው እየተባለ ያለ ይሄንን አምጥቶ يقيام كان عدم استغاثة يدرقالو يميلون حديث أمتطو هلتون ما قنانية تنا الشركو يهي بيبوتو ميسرو يبقى البلو مالت فتعام ميعجب ميدنك أو في غيبتهم ويم دمو النسب للبت براقبت في الأشياء التي لا يقدر عليها إلا الله الله انجي ما أنم بما يسلبت قداي لا استغاثة مدرك درك ይሄ ነው የተከለከለው። እነሱ በሌሉበት ፊ ማለት መሰለ የሆነ የሚመለክ አንድ ሰይድ ፉላን እንበለው እስቲ አህመድ የሚባል ሰውዬ አለ እንበል የሆነ ሰፈር ላይ ሰይድ አህመድ ብለው በቃ ሰው ተፈትኖበታል። ይሄ ሰው ሰዎች ለሐጅ ብለው በመርከብ እየሄዱ ያለ መርከቡ ሊሰምጥባቸው ሲል ከዚህ ከሰይድ አህመድ አገር የሄደው ሰው ሰይድ አህመድ አድነኝ ብሎ ጮኸ። ሰይድ አህመድ ከባህሩ አጠገብ ያለ ዋናተኛ አይደለም። አሁን ዋናተኛ እየጠራ አይደለም ሰውየው። ገብቷችኋል አይደለም? ማንን ነው የፈለገው ይታወቃል። ልክ አላህ እንደሚያድነው አይነት ሰይድ አህመድ ችሎታ አለው ብሎ ነው እየተጣራ ያለ። ስለዚህ ነው ፊ ገይበቲሂ የተባለው። እንጂ አንድ አህመድ የሚባል ዋናተኛ ቢኖርና አንተ እየሰመጥክ ነው እሱ ዳርቻ ላይ ቆሟል። አህመድ አህመድ ብለህ ብትጠራ ይሄ ሽርክ ነው። ይሄ ለሱ እንደውም ትልቅ ኸይር ስራ ነው። አንድ ሰው ከሞት አትርፏል። ይሄ ወተዓውኑ አለ ቢሪ ወተቅዋ ውስጥ ነው የሚገባው። በመልካም ላይ ተረዳዱ ስለዚህ ይሄንን ነገር መለየት አለባቸው ካለዩ ማለት ነው። ይሄንን ነገር ወላሁ አዕለም አብዛኛው ሙስሊም የሚለይ አይመስለኝም። ድብልቅልቅ የሚያደርጉ ብዙ ሰዎች ነው የሚገጥሙት በዚህ ዙሪያ በጣም ብዙ ሰዎች። ታዲያ ብዙ ሰዎች እንደዚህ ሲደባልቁ ስታይ አብዛኛው እንደዚህ ነው የሚሆነው ብለ ትገምታለህ። ከቅርብ ያለው ሰው ሁሉ እንደዚህ ሲደባልቅ ሲታይ ናሙና ነው አይደለም የሚወሰደው። መቼም ሰውየው እኮ ለ ህመሙ ውስጡ ያለውን ደም በአጠቃላይ ቀጥተው አይደለም ዶክተሮቹ የሚያዙለት አይደለም እንደ ይሄ በሽታ አለበት ብለው ከደሙ ትንሽ ነው የሚወስዱ። ከሙስሊሙ ክፍል ውስጥ መስጂድ የመጣው ጎበዝ የሚባለው ይሄንን ሳይፈርቅ ቆይ ከአላህ ውጪ አትጣሩ አትለምኑ ይላል ይሄ ሼህ። እነዚህ አሁን እየለመኑ ያሉት አሁን እዚህ እየለመኑ ያሉት በቃ ሽርክ ላይ ነው የሰሩ ሽርክ ነው እየሰሩ ያሉት ይላል። እዚህ መስጊድ ውስጥ ነው ማለት እቺን እቺንም አይለያት እቺን እንግዲህ አለየም እዚህ መስጊድ ያለው ሰፈል የሚሰግደው ከተባለ ተገይሩሁም ምን ያ ደግሞ በስንት አንዴ የሚመጣው የዚሁ ሰጋጅ እሱ እንዴት አድርጎ ይለየዋል? የእሱ ደግሞ ሊሻል ይችላል። ምናልባት በዒድ ቀን የሚመጣው ደግሞ እንዴት ይለየዋል? ሙስሊም ነኝ እያለ በሙስሊም ስም ያለው ደግሞ ጭራሽ በቃ የራቀ ነው የሚሆነው ተውሒድን ከመገንዘብ ማለት። ስለዚህ ይሄ ስናየው በጣም ታፊህ ነገር ነው፣ እዚህ ግባ የማይባል ነገር ነው፣ በጣም ቀላል ነገር ነው። ግን ብዙዎችን እያወናበደ ያለ ነገር ነውና ልናስተምረው ግድ ይላል የዚህ አይነቱን ነገር ና med أشهد أن ናም እንግዲህ ይሄ እስትጋሳ ጉዳይ እስትጋሳ እርዳኝ ብሎ መክሉቅ ወይም ፍጡር መጠየቅ አላህ እንጂ ማንም በማይችልበት ጉዳይ ከሆነ ሽርክ ነው። ያ ነገር በህይወት ያለ ይሁን የሞተ በህይወት ያለ ሆኖ ጋኢብ ሊሆን ይችላል፣ የራቀ ሊሆን ይችላል። ሓድር ሊሆን ይችላል፣ እዚሁ ያለ ሊሆን ይችላል። አላህ እንጂ ማንም በማይችልበት ጉዳይ ላይ ይህንን አካል ይፈጽልኛል ብሎ መጠየቅ ሽርክ ነው፣ ሐራም ነው። ልክ ሙሽኮች ትላልቅ ሰው ብለው የሚያስቧቸው ሰዎች ጋር ሄደው ምን እንደሚሉት ይህንን ስጡን፣ ልጅ ስጡን፣ ልጅ ስጡን፣ ዓፊያ ስጡን፣ ስጡን ነው የሚሉት። እንጂ አላህን ለምኑልኝ ብሎ ቢል ደህና ምንም ችግር የለው። ዱዓ አድርጉልኝ ብሎ ቢል ማለት ግን ምንድን ነው የሚለው እሱ ስጡኝ ነው። ስጡኝ ከሆነ ሽርክ ነው። ያም ደግሞ ስጡኝ እየተባለ ጸጥ ብሎ ይቅራር አድርጎ የሚያልፈው ሰው እሱ ሙሽሪክ ነው። እሱ መስጠት እንደማይችል ያውቃል። ወይ ሰጣለሁ ብሎ በውስጡም እንደዛው አይነት እምነት መያዙ ነው የሚሆነው። አሊያ ደግሞ ሙካበረተን ነው ጸጥ የሚለው ማለት ነው፣ እንደ ኩራት። ዞሮ ዞሮ በሁለቱም አጋጣሚ እሱም ከሽርክ የሚወጣበት ሁኔታ የለም። ራሱ ጣዖት ነው የሚሆነው እንደዚህ ያለው ሰው ከነ ሸይጣን ጋር ነው የተሰለፈው ማለት ነው። ይሄ ነው። ሐይ ሆኖ ሐድር ሆኖ ሐይ ነው እዚሁ አለ በህይወት ያለ ሰው እዚሁ ያለ እኛም በተለያየ ሰው ለሰው ሊረዳ በሚችለው ጉዳይ ላይ ጠይቀ ነው ከሆነ ይሄ ምንም ችግር የለውም። በመልካም ነገር ላይ እስከሆነ ድረስ ሸሪዓው በመልካም ያው ነው የሚሆነው። በመጥፎ ከሆነ ደግሞ ይሄ ነገር ሐራም ነው ነው እንጂ ሽርክ ነው አይደል። ሰውየው በሚችለው ጉዳይ ላይ ከሆነ ማለት ነው። ይሄ እንግዲህ قدم سنلو يقوينو گداي نو كذا قتلو مندنا يالو كتابو اذا ثبت ذلك ايه نجر بذهنت كترغاغت فاستغاثتهم بالانبياء يوم القيامه يا قيامه كان انبياءچون اردوين بلو مالتاچو يريدون منهم كالنسو يمي فلقوتكو أن يدعو, أن يدعو الله الله أن يلمنونه أن يدعو الله الله نندلمنونه مالتم أنبياء أوتشو الله نندلمنونه يتأيق واتشو يدو سوكوشو نجي للا عيد اللم من النوم الله نندتأيق وتفلقوت أن يحاسب الناس سوكوشا نديت تساسب حتى يستريح أهل الجنة الجنة سوكوش آه، يارفو زند من كرب الموقف كذا كما قوم يوسف راه ከመውቂፉ ጭንቀት ማለት ከመውቂፉ ጭንቀት የጀነት ሰዎች እንዲገላገሉ وهذا جائز في الدنيا والآخرة ይሄ ደግሞ በዱንያ በአኺራ የሚበቃ ነገር ዱዓ አድርግልኝ ብሎ መጠየቅ ምንም ችግር የለው ብቻ አንተ ላይ ስንፍና እንዳይፈጥር ነው የሚሰጋው አንተ ራስህ አላህን መለመን ስላለብህ ዝም ብለህ አድርግልኝ አድርግልኝ ብለህ አንተ የምትወው ከሆነ ያ አንተ ሊጎዳህ ወደ ይችላል ተብሎ ከሌላ በኩል ነው የሚሰቀው ከዚህ በኩል ሳይሆን ማለት እንጂ ይሄ ምንም ችግር የለውም በዱንያም በአኸራ ሰውየው ይችላል ዱዓ ማድረግ ስለዚህ ይረዳሃል ማለት ነው ዱዓ በማድረግ አላህን በመለመን وذلك يه أن يأتي لمتى نوع عند رجل صالح حي حي هنا ترو سوغا يجالسك أن تأتي أنا أن تأتي لتمتى نوع عند رجل صالح صالح ونسو حي حيزا يجالسك كانت أبرو مكامت ويسمع كلامك نققره المسما فتقول له تلوى الله من ادعو الله لي دعاء درقلين تلوى الله كما كان أصحاب رسول الله صلى الله عليه وسلم يسألونه ذلك في حياته رسولنا عليه الصلاة والسلام به والزمنات جو የነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች ይጠይቋቸው እንደነበረ ማለት ነው። ወአማ በዕደ መውቲሂ እሳቸው ከሞቱ በኋላ ግን ፈሓሻ ወከላ ፍጹም እነሁም ሰአሉሁ ዳሊክ እነሱ ይህንን ጠይቀዋል የሚባል ዕንደ ቀብሪሂ ቀብራቸው ዘንድ መጥተው ነቢዩን عليه الصلاة والسلام ዱዓ አድርግልኝ ብለው ጭራሽ አያውቁም بل እንዲያውም أنكر السلف الصالح سلف الصالح إنكار القول على من قصد دعاء الله عند قبره فكيف بدعائه نفسه آه، بل أنكر السلف سلفوت إنكار القول الصالح ملكام هون سلفوت مل على من قصد دعاء الله الله سبحانه وتعالى ملمن يفلق سولي عند قبره يا نبي قبر زندمتهم ራሱ የነብዩ የልጅ ልጅ የሆኑት ማለት ነው። አልይ ብኑ አልሁሰይን እብን አልይ ብን አቢ ጣልብ የአልይ ብን አቢ ጣልብ ልጅ ሁሴን የሚባል አለ። የእሱ ልጅ አልይ የሚባል አለ። ዘይኑል አቢዲን ተብሎ የሚባለው እሱ አንድ ሰው የነብዩ ቀብር ዘንድ ሲሄድ አየውና ይመላለሳል። ሰውየው አንድ ቀን ለዚያራ ብሎ አይደለም ሄደ። ሁሌ እዛ እየሄደ ዱዓ ያደርጋል። ያዘውና አንድ ቀን አትመላለስ እየመጣህ እዚህ ዱዓ አድርጋለሁ እያልክ አትመላለስ ብሎ ከለከለው። ለምን ነው የከለከለው? ሰው እንደዚህ ነው፣ ቀስ ቀስ እያለ ወደዛ የመጠጋት ነገር ያመጣል፣ ወደ ቀብሩ የመጠጋት ስለዚህ ዚያራ ከሆነ አንድ የዘይራቸው ሊበቃ በቃ አያስፈልግም ብሎ ተቆጥቶታል ማለት ነው። ለዛ ነው ምን አለ ኪታቡ በል አንከረ ሰለፉ ሷሊሕ አላ መን ቀሰደ ዱዓ አላህ እንደ ቀብሪሂ እንኳን አይደለም ነብዩን ዱዓ አድርጉልኝ ማለት ከሞቱ በኋላ ይቅርና ከሞቱ በኋላ አለፉ በቃ አይባልም። በህይወት ዘመናቸው ሀይ ለሆነ ሰው ዛሬም ቢሆን ልክ ነብዩ ሲል እሳቸው ሲያደርጉ እንደነበረው ለሰሃቦቹ ሊያደርግ ስለሚችል ዛሬ መጠየቅ ይቻላል። ሷሊህ የሆነን ሰው ጥሩን ሰው ለምንድን ነው ሷሊህ የሆነ ምንድነው? ያው ዱዓ ላይ ጥሩ ሰው ሲሆን ነው አይደለም አላህ ይቀበለዋል ተብሎ የሚባለው ለዛ ነው እንጂ ለሌላ አይደለም። አሁንም የተመረጠው ማለት እሱ ላይ ለማጋራት አለ عند قبره እቀብራቸው ዘንድ የሚመላለሰውን ሰው ከልክለዋል። ሰለፈ ሷሊህ ይላል። ሰለፈ ሷሊህ ከሚባሉት ውስጥ አንዱ ይሄው የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሆኑት አሊ ኢብኑ ሁሰይን ናቸው። የሆነ መግቢያ ነበረው በጊዜው የነበረው አሰራር እዛ ጋር መጥቶ እየገባ ሁል ጊዜ በዛች መግቢያ ገብቶ ሰውየው ዱዓ አድርጎ ሲወጣ ያየዋል። እንግዲህ ዓሊ ብን ልሑሰይን ማለት ነው። አዕለሙ አህሊል በይት ፊ ዘማን ይባላል። በዘመኑ ከአህለል በይት ከነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ ከሆኑት ውስጥ በጣም አዋቂ የሚባል ነው ይሄ ዘይኑል አቢዲን አሊ ብን ሁሴን በጣም አሊም ነው። ነቢ መሐመድ ዓለይሂ ሰላቱ ወሰላም አያቴ እንደዚህ ብለዋል ብለዋል ላ ተተኺዙ ቀብሪ ዒዳ ቀብሬ መመላለሻ አድርጋችሁ አትያዙ ብለዋል። ወላ ቡዩቱኩም ቁቡራ ቤታችሁን ደግሞ ቀብር አታድርጉ ብለዋል። ቤታችሁ ላይ ቁርአን ቅሩ ወሰሉ ዓለይ እኔ ላይ ሰላት አውርዱ ብለዋል። ፈኢነ ሰላተኩም ተብልغኒ ሐይቱ ኩንቱም የትም ሆናችሁ የትም ቦታ ሆናችሁ እኔ ላይ ሶላት ብታወርዱ እኔ ላይ ሰላም ብትሉ ይደርሰኛል ብለዋል ነቢ መሐመድ ዓለይሂ ሰላቱ ወሰላም። እዚህ መመላለስ አይጠበቅብህም። ባለህበት ሆነ ሰላዋት ማድረግ ትችላለህ። ቁርአን ቤትህ ቅራ፣ ቤትህ ቀብር እንዳይሆን ብሎ በዚህ አይነት እንግዲህ ብለዋል ማለት ነው። <clears throat> ና ፈከይፈ ቢዱዓኢሂ ረሱልን ዓለይሂ ሰላቱ ወሰላም መለመን ታዲያ እንዴት ነው የሚታየው? ነፍስህ እሳቸውን ራሱ ይሄማ ቶ አይን አይን ሽርክ ነው። ራሳቸውን ነቢዩን ዓለይሂ ሰላቱ ወሰላም መለመን ይሄ ሽርክ ነው ማለት ነው። ነቢዩ ቀብር ጋር ለምን ተመላለስክ ብሎ የተቆጣው የነቢዩ የልጅ ልጅ ነብዩን ዱዓ ሲያደርግ ቢያገኘው እንዴት ነው የሚቆጣው ነው። የነብዩ ቀብር ጋር አትመላለስ። አንዴ ከዚህ እያርካቸው ይበቃሃል። ዱዓ አደርጋለሁ ብሎ እኮ ነው እሱ ነብዩ ቀብር ጋር እሳቸውን ሊለምን ሳይሆን አላህን ሊለምን ማለት እሳቸው አጠገብ ቆሞ እሳቸው አጠገብ ቆሞ አላህን ሊለምን የፈለገ ግን አትመላለሳል ከለከለው ዘይኑል አቢዲን ማለት እንግዲህ የነብዩ ቀብር ጋር ሆነ አላህን አትለምን፣ ሰው መስጊድ ሂድና ለምን ተብሎ ሰው ከተከለከለ እሳቸውን ልለምን ብሎ ደግሞ የሚለው እንዴት ነው ነው የሚለው ና ይሄ የበለጠ የተከለከለ ይሆናል ነው ሽርክ መሆኑን ያው ተደጋግሞ ተነግሯል። ነብዩ ጋር ስለሆነ የሚቀንስ ነገር የለውም። አይ ምንም ቢሆን እኮ ያሻረከው ሙሐመድን ነው አይባልም። ምንም ቢሆን እኮ ያጋራው ጅብሪልና አይባልም። ጅብሪልም ከአላህ ውጭ ነው። ሙሐመድም ከአላህ ውጭ ናቸው። ማንም ይሁን ማን ከአላህ ውጭ እስከተመለከ ድረስ ያው ሽርክ የሚባለው ነገር ይመጣልና ይህን ጥንቃቄ ማድረግ አስፈላጊ ነው የሚሆነው ማለት ነው።